ወለው አና ከተብና አለይህም አን አንፉሰኩም አው ምን ሚን ሙናፊቆች አለ አላሁ ሱብሓነሁ ወተዓላ በበኒ እስራኤል ዘመን ባለፉት አንቢያዎች ዘመን ያሉ አንዳንድ ግጋቶች ለሰው ልጅ ይጠጥራሉ ብሎ አላሁ ሱብሓነሁ ወተዓላ በእኛ ሸሪዓ የሰረዛቸው ያሻሻላቸው ያስተካከላቸው አለ። ምሳሌ ወንጀለኛ ማንኛውንም አነ ወንጀል ከሰራ እስትክፋር አድርጓል፣ ተመልሷል ከዚህ ወንጀሉ የሚባልለት በሙሳ ዘመን በለው በኢሳ ጊዜ በለው በኢብራሂምና በሌሎችም በል ሰውዬ ከዚህ ወንጀል ተመለሰ፣ ተውበት አድርጓል ተብሎ የሚባለው ራሱን ከገደለ ነው። ራሱን ማጥፋት አለበት። እኛ ይሄ ተሽሯል። ማንም ሰው ተውበት ካረገ በዚህ ሸሪያ ማለት እስትክፋር ካረገ አጥፍቻለሁ ብሎ ወደ አላህ ከተመለሰ አላህ ይተዋል። ይጅዝላህ ተዋበን ረሂማ። ሙናፊቆች ሸሪአ የከበደ የገዘፈ ነገር አድርገው ለመተግበር የሚመር ነገር አድርጎ ሊያዩ እንዴት ይሆኑ ነበር? ወለው አና ከተብና አለይህም ግዳጅ ብናደርግባቸው እንዳለፉት ኡመታቶች አኒቅቱሉ አንፉሰኩም ለወንጀላችሁ ለምታጥፉት ስተትና ለሰራችሁት ማዕስያ ራሳችሁን ግደሉ፣ ራሳችሁን አጥፉ ብንል ምን ይሆኑ ነበር አለ አላሁ ስብሐነሁ ወተዓላ። አው እኽሩጁ ሚን ዲያሪኩም ወይም ከንብረታችሁ ከአገራችሁ ውጡ ተሰደዱ ብለንስ ብናስ ስንት የሚከብድ ግዝ ነገር እኮ ነበር። ይሄም ባልተባለበትም አለ አላሁ ስብሐነሁ ወተዓላ ቢባሉ ግን ማፈአሉሁ ኢላ ቀሊሉ ይሄንን ራሱ ተቀብለው የሚተገብሩት በጣም ጥቂቶች ናቸው የሚሆኑት አለ አላህ ሱብሓነሁ ወተዓላ። ወለው አነሁም ፈአሉ አላህ ነው ያዘዘውና ይሄንንም ቢሆን እየመረረ እንቀበለዋለን እንተገብረዋለን ቢሉ እንኳን ጥሩ ነው፣ መልካም ነው። የሚያደርጉት ግን አይገኙም። ሙናፊቆች የከበደ ነገር ሳይኖር ራሳቸውን ጽንፈኛ ያደርጋሉ። በአስማሳይነት አታለን መኖር አማራጫችን ነው ይላሉ። እንደዚህ አይነት የከበደ ነገር በሽሪያ በሌለበት በተግራራ መልኩ እየታዘዙ ያን ትእዛዝ ወለው አነሁም ፈአሉ ቢተገብሩት ማዩ አዙነ ነቢህ ተግራርቶ እየተመከሩ ያሉትን ነገር ተቀብሎ ቢተገብሩት ለካነ ኸይረ ለሁም በጣም መልካም ነበር ለነሱ ወአሸደ ተስቢታ እውነተኛ ሙእሚኖች ሊባልላቸውም አስረጋጭ ሊሆን የሚችለውም ይሄ ነበር አለ አላሁ ሱብሓነሁ ወተዓላ። ወኢዘን ለአተይናሁም ሚን ለዱና አጅረን ዐዚማ። ትእዛዝ የአላህን ትእዛዝ ሸሪዓ ያስቀመጠውን ተቀብሎ ለመተግበር የጥረታቸውን በሚያደርጉ ጊዜ እኛም ትልቅ አጅርና ሰዋብ ሚንዳ እንሰጣቸው ነበር አለ አላሁ ስብሓነ ወተዓላ ወለህደይናሁም ስራጣ ሙስተቂማ ይህን ዓላማ ይዞ የሚጓዝ ትክክለኛ ሰው ስለሆነ ቀጥ ያለ መንገድ እንመራቸው ነበር ይላል አላሁ ስብሓነ ወተዓላ ምን ዩጢዕ ላህ ወረሱል አላህን እኮ እሽ ብሎ መታዘዝ ፈጣሪ ነው ያለኝን ነገር ሁሉ እቀበላለሁ ሳይቆረቅረኝ ሳይከብደኝ ሳይመረኝ ብሎ የሚታዘዝ ሰው እኮ ማለት ነው። ነፍስያና ሸይጣን ከሚደልሉኝ እይታ እወጣለሁ። ኢባዳ ስትል፣ ሰላት ስትል፣ ሸሪያው አዘዋል፣ ነቢዩ አዘዋል ስትል እንደ ኋላ ቀርነት እይታን ከውስጥ አውጥቶ የአላህን ትእዛዝ መቀበል ይሻለኛል፣ ይበልጥልኛል። የሚያስበው ነገር ጊዜያዊና ወቅታዊ ነገር ነው። እድሜው ሲያልቅ ይተናል፣ ከእጄ ይጠፋል፣ ወይ እኔ ቀድሜ እጠፋለሁ ብሎ ለአላህ ትእዛዝ ራሱን ተገዢ ያደረገ ሰው ለረሱልም ትእዛዝ እንደዛው ፈኡላኢክ እንደዚህ አይነቶች ማአለዚነ አንአመ አለይህም ዱንያ ላይ አላህ ስንት አይነት ጸጋ ላያቸው ላይ ያፈሰሰባቸው ሰዎች አሉ። ከእንደነዚህ አይነት ጋር የመሆን እድልን አላህ ይወፍቀዋል። ነገሩ እኮ ጥሩ ኒዕማና ጥሩ እድል አልጋ በአልጋ የሆነ ህይወት መኖር አያረጋጋም። የሰውን ልጅ በፍጹም አያረጋጋም። የተመኘውን ሁሉም ደረሰ አይረጋጋም። ቀጣዩን ምኞትም ደረሰ አይረጋጋ። የህይወት ጥጉን የፈለገውን ደረጃ ሁሉ ደረሰ፣ አይረጋጋም። ውስጡ እስካልተረጋጋ ድረስ ነገራቶች አረጋጉት። ውስጥ ሊረጋጋ ደግሞ የአላህን ትእዛዝ ፈጻሚ መሆን መቻል አለበት። ሊያረጋጋ የሚችል ይሄ ብቻ ነው። ውስጥህን የሰራው ጌታ አላህ ሱብሓነሁ ወተዓላ ብቻ ስለሆነ ነው። ስለዚህ ፈኡላኢከ እነዚህ የአላህን ትእዛዝ ፈጻሚዎች የረሱልን ትእዛዝ ፈጻሚዎች ዱንያ ላይ እስካሉም ድረስ ማአለዚነ አንዓመ አላሁ አለይህም ምን ነቢይን ወስዲቂን ወሹሃዳኢ ወሳሊሂን ዱንያ ላይም እያሉ አኼራ ሳይሄዱ ሰዎች ተብሎ የሚጠሩት አላህ ጋር እነዚህ ብቻ ናቸው። ነቢያቶች፣ ሸሂዶች፣ ለዲናቸው ሲሉ የተሰዉ ስዲቂን ማለት እጅግራቸው ሀቅና ሀቅ እውነትና እውነት ብቻ በእውነት ብቻ የተከበቡ ምንም አይነት forged የሆነ እይታ፣ አጭበርባሪ የሆነ አመለካከት የሌላቸው ወሳሊህን ከነዚህ አይነት ሳሊ ከሆኑ ሰዎች ጋር ይሆናል። وحسن أولئك رفيقا ከነዚህ ጋር ጓደኛ ማችነት አይደለም አኼራ ሄደ አይደለም እዙም እያለ እንዴት መልካም ነው! ሊገኝ የማይችል ትልቅ እድል ሰው አኺራ ነገ እኮ ነው። ከሞት በኋላ ያለ ጉዳይ ነው። ከመሞት በኋላ ያለ ፕሮግራም ነው። ማንም ሰው ግን ተረጋግቶ መኖርን ማንም ይፈልጋል። ይሄ የሰው ልጅ ወጥ የሆነ ፍላጎት ነው። ማንም ሰው ተረጋግቶ መኖር ይፈልጋል። በአፍያው ሀብቱ ተሟልቶለት፣ በዙሪያ በልጆች፣ በኑሮ በህይወቱ ምንም ነገር ሳይነካው፣ ምንም ሳያንቋቋው፣ ምንም ሳያንገዳግደው መኖር ይፈልጋል። ግን ባለችዋ ያህል አልሐምዱሊላህ አደላድለህኛል ብሎ ሊኖር ሸክሮ ሊኖር ወሳኙ ኢማን ነው። ውስጡ ላይ የአላህ ታዛዥነት ኢማን ከሌለ ሁኔታዎች፣ ነገራቶች ቢደማመሩ፣ ቢከመሩ፣ ቢቆለሉ ምንም ማታ ማታ በእንቅልፍ ኪኒን ይስተኛ ታየዋል። ቤቱ ብትሄድ ራስጌው አልጋው አጠገብ ፋርማሲ በለው ነገራቶች ሁሉ ተሟልቶ ነበር። ስታይ ይሄኔ አልጋው አጃኢብ በለው ፍራሹም አጃኢብ በለው ያሳርፈኛል ብሎ እኮ ነው የሰው ልጅ ያልተኛ ያልታየ እቃ ብሎ አዞም ሊሆን ይችላል ለየት እንዲል በእያንዳንዱ ነገሮችና በእያንዳንዱ አይነት ሀያቱ ላይ ፕሮግራሙ ላይ እንደነ ለየት ለየት ለየት ያለ ነገር ግን ሲያሳርፉ አታዩ። የበሽታ ሁሉ እሱ ጋር ይገኛል። አጃይም እንደውም እኮ አይቻልም ውጭ ወደ ብትታከም የሚባል እድልም ይገጥማል። የሰው ልጅ ካልተረጋጋ ውስጡ ከተበላሸ ውስጡ forged ከሆነ እዚህ ላይ ያሉ ነገራቶች ሊያረጋጉት አይችሉም። በፍጹም እንዲህ አይነት ሰው በታብሌት ይተኛል እንቅልፍ በኪኒኒ ግን አጃቢ የሚሆን ጎዳና ተዳዳሪ ዶፍ ዝናብ እየዘነበ ከታች ምን አላነጠፈም እኮ በረንዳ ላይ በባዶ እግር እኮ አንተ ያን በረንዳ ልትረግጠው አትችልም። ከላይ የረባ ነገር አለበሰም። አጃኢብ እሱ ያንቀላፋውን እንቅልፍ ብታይ ምንም የሚያስብ ነገር ስለሌለ እኮ ነው። ይሄ መረጋጋት ባይሆንም ለጎዳና ተዳዳሪና ለእንደዚህ አይነት ችግርተኛ መረጋጋት ባይሆንም የሚጨንቀው የሚረብሸው ነገር ስለሌለ ነው። የሰው ልጅ ተረጋጋ የሚባለው ባለችው አለ አልሐምዱሊላህ ካለ ከኔ የባሰ ስንት አለ ካለ ይረጋጋል። የሰው ልጅ ባለው ህይወት ላይ ሊሸክር የሚያበቃ አንድ ሀዲስ አለ። ነብዩ የጠቆሙን ሀዲስ አንድ ሀዲስ አለ። ለእያንዳንዱ ሰው ሊሆን የሚችል በየዘመኑ ሊሰራ የሚችል ዘመን የማይሽረው ሁሉንም ሰው መካሪ ሊሆን የሚችል ባለስልጣንም በለው ባለሀብትም በለው ገበሬም በለው ተማሪውም በል በጾታም ሰዓት ላይ እንድሩ ምን ሁወ አስፈለ ሚንኩም ወላ ታንድሩ ምን ሁወ ፈውቀኩም ፈወ አጅደሩ አላ ተዝደሩ ኒዕመተላሂ አለይኩም አሉ ነቢዩ አለይሂ ሰላቱ ሰላም። ሁላችሁም የበታች የበታቾቻችሁን እዩ ሁላችሁም አሉ። ሁሉም ሰው ከሱ የበታች አላህ ወላ ተንድሩ መን ሁወ ፈውቀኩም አሉ። ከእናንተ በላይ በልጦ የሚገኘውን እየተንጠራራችሁ አትዩ። የዛኔም የምትለው ይሄም የኔ ኑሮ ኑሮ ነው፣ ይሄንን የምትለው የእሱን ስታይ የተንጠራራ ይህን ትንቀዋለህ። ለሁሉም ሰው በላጭ በላጭ በላጭ አለውና ያ እንዳይሆን የበታቻችሁን እዩ። ፈወ አጅደሩ አላ ተዝደሩ ኒዕመተላህ አለይኩም አልሐምድሊላህ ልትሉ ያግዛችኋልና አላህ የሰጣችሁን ኒዕማ ላትክዱ ያመቻል አሉ ነቢዩ አለይሂ ሰላቱ ሰላም። አካል ጉዳተኛ አንድ እግር ኖሮት በክራንች ይሄዳል። አንድ እግር አጥቶ ግን ሁለቱንም እግር ካጣ እኮ ይሻላል። ሁለቱንም እግር ያጣውን ሲያይ የታዘዘው ሁለት እግር ያጣ አለ አይደል እንዲል ነው። አንድ አይን ኖሮት በአንድ አይን የሚሄድ ሁለቱንም አይን አጥቶ በሰው የሚመራ አለ አይደል እንዴ ብሎ እንዲያል ነው የተፈለገው። በዚህ መልኩ ሲሰላ በዚህ ሀዲስ መሰረት ሁሉም ሰው አልሐምዱሊላህ ይላል። የሰውን ልጅ እንቅልፍ የሚነሳውና የሚረብሸው በላጭ በላጭ በላጭ የሆነውን ነገር እየተንጠራራ እየተንጠራራ ላይ ያሰበውን ይደርሳል። እንደገና ሌላም በላይ አለ አለ አለ ከላስ አፈር መጨረሻ ለቤቱ ይሆናል። ስለዚህ እንዲህ አይነቱና ለሹክር ለሐምድ የሚያበቃ የበታች ባታችሁን ሊያ የሚያስችል ኢማንና የአላህ ታዛዥነትን የጨበጠ ሰው የነዚህ አሁን የተዘረዘሩ አይነት መልካም ሰዎችን ጓደኛ ማችነት ይጎናጸፋል። ዛሊከ አልፈድሉ ሚን አላህ። ይሄ ግን እድል እንዲሁ ዝም ብሎ አይገኝም። በማንነቴ አይገኝም፣ በብሔር አይገኝም፣ በጎሳም አታገኝም፣ በእውቅናም አታገኘው። አሁን የገለጽነውን ይሄን ትልቅ ትልቁን እድል ማንም ስለሆንክም አታገኘው። ይሄ ከአላህ የሚገኝ ፈድልና የአላህ ስጦታ ነው። ወከፋ ቢላሂ አሊም አላህ ስብሐነ ወተዓላ ይሄ አይነቱ ኢማን እንዲህ አይነቱ የአላህ ታዛዥነት ወፍቆት ለእንደዚህ አይነት እድል የሚበቃ ማን ለማን ይገባል ብሎ አውቀው يمياكفاف الجيت الله بقينه كمان نبلا يا أيها الذين آمنوا خذوا حذركم على الله سبحانه وتعالى الله سبحانه وتعالى يقر مهل سلا صلاة سلا ركوع سلا سجود مسجد ما تسجد جماعة يقر መንፈሳዊ መንፈሳዊ የሆኑ ትእዛዛቶችን ብቻ አይደለም ሸሪዓ የሚያዘው። ዲን እስላም ሸሪዓ ሁላ አቀፍ የሆነ ህግና ደንቦችን ማህበራዊ፣ ኢኮኖሚያዊ፣ ፖለቲካዊ ሁሉም ነገር ዲን እስላም ላይ አለ። በአግባብ ሊጠቀም የሚችል ሰው ካለ በአግባቡ ሊተረጉምና ተርጉሞ የሚጠቀም አቅምና አቅል ካለው ጀዝባ ሆነህ ዝልፍልፍ ሆነ እንድትኖርም አይፈልግም። አላሁ ስብሓነሁ ወተዓላ አዎ የሚረዝቅህ አላህ ነው፣ ይህ የለውም። ሊጎዳህ ሊጠቅም የሚችል አላህ ነው። ግን እንዲህ በሆንኩ ይህን ቢያደርግ የምትልና በኋላ ለውድቀት የሚያበቃ አይነት እይታና አመለካከት ውስጥ የሰው ልጅ እንዲገባ ጌታ አላህ አይፈልግም። ሁሌ ያበረታታል። ሁሌ በሁሉም ዘርፍ በሁሉም መስክ ጎበዝ እንድትሆን ይፈልጋል። ነጋዴ እኮ እንዲከስብ፣ እንዲሰራ፣ እንዲነግድ ሲያዝ ግን አንድ ነገር አለ። ካልነገድኩ ካልሰራው መኖር አልችልም ብሎ ማመን ግን የለበትም። ይሄንን ሰርቼ ለፍቼ ደክሜ የሚያመጣው በኔ እውቀት በኔ ችሎታ ነው። እንዲህ አይነት አመለካከትና እንዲህ አይነት እይታ ግን እንዲኖር አይፈልግም። ረዛቂ ያላህ ነበረ። ቁጭ በል ረዝቅሃለሁ ብቻ ኢባዳ አድርግ አላለም ጌታ አላህ። አው ለሰበብ ተነስ፣ ተንቀሳቀስ ያዛሃል ሸሪያ። ሁለት ሰዎች ነቢዩ ጋር መጡ አለይሂ ሰላቱ ሰላም ለመኗቸው። ፈቀለበ ፊህም አነዘር ላይ ታች ላይ ታች አዩዋቸው ነቢዩ አለይሂ ሰላቱ ሰላም ፈራአሁማ ጀልደይን ጠንከርከር ያሉ አቅማቸው ጎልበትበት ያለ ያልደክሙ መሆናቸውን አስተዋሉ። አዩ ነቢዩ እኔ ስስታም አይደለሁም፣ ለምናችኋል እሰጣችኋለሁኝ አሉ ነቢዩ አለይሂ ሰላቱ ሰላም። ግን ከሚሰጣችሁ ሰደቃ ድርሻ የላችሁም እናንተ አሉ። አቅም አለህ ከፈለግ ሰራተኛ ሆነ ስራ የቀን ሰራተኛ ከፈለግ ልስትሮ በል ሌላም ለርዝቅ ሰበብ ይሞ መንገድ ለዚህ የሚያስችል የምትሯሯጡበት አቅም አላችሁ። አቅም እያለው መለመን የለበትም። በአሁኑ ጊዜ ግን ዘመናዊ ልመና ማለት ነው ነገሩ። እንደዚህ ሆኖ የሚለምኑ ደካማዎች እንጂ ስንት ጩሉሌዎች ደግሞ በዘመናዊ ልመና ገብቶ ይለምናሉ። ዞሮ ዞሮ ልመና ሐራም ምንም ይሁን ምንም ሰው አወቀም ሸወድክም፣ እሱ የራሱ ጉዳይ። ግን እንድትከስብ እንድትሰራ ያዝሃል። እንዲህ አይነት ግፍ ይገፈታትርሃል። እኔ አይደለሁም ረዛቅ፣ የሚረዝቅህ ስራህ ነው ከስብህ ነው ማለት አይደለም። በረካውን መስጠት የኔ ነው። ለሰበብ ግን ተነስ፣ ተንቀሳቀስ። ሁላ አቀፍ ነው ዲን ልእስላም። እንድትሰራ፣ እንድትነግድ፣ እንድትከስብ፣ ገበሬ ሆነ እንድታመርት፣ ባለሙያ ሆነ ተምረ በሙያ እንድታገለግል፣ ራስን እንድትረዝቅ ያዝሃል። ያ አዩሃ አለዚነ አመኑ ሁዙ ሒዝረኩም። የአሁኑ አይነት ሙናፊቆችም ሌሎች ጠላቶችም ሊኖሩ ይችላሉ። ጥንቃቄ ይኑራችሁ አለ አላህ ሱብሓነሁ ወተዓላ። ጥንቃቄው በምን ይገለጻል? እንደያቀን አይታወቅም ምን እንደሚከሰት ጀዝባ እንዳትሆን ሁዙ ሒዝረኩም ማለት ከዘራ ማጥፋት የለበትም ቤተ በካልክም እንደዛም ሊሆን ይችላል። እንደ አቅም ይፈሰራል፣ ችግር የለውም። ጠላቶቻችሁን ማስደንገጫ ሊሆን የሚችል ጥንቃቄ የተሟላ እንዲኖራችሁ ይገባል አለ ጌታ አላህ ሱብሓነሁ ወተዓላ። ግን ይህም ብሏልና ሄደ ጠላት አለብኝ ብለህ አደጋ ፍጠር አይደለም፣ ግደል አይደለም፣ እርምጃ ውሰድ አይደለም። ቢመጣብህ ነው አላህ ወኪል ብለህ ጀዝባ ሆነ ኑር አይደለም። እንደዚህ አይነት ሂደት የለም። ፋንፊሩ ሱባቲን አው እንፍሩ ጀሚያ ዲንን እናጠፋለን ከምድረ ገጽ እንደመስሰዋለን የሚል አካል ከተነሳ ተነሱና ይሄን አካል አቁሙት ብሎ የሚሉ የዲን መሪዎች ካሉ ውጡ ለዚህ ጉዳይ فانفروا ثبات በግልም አው እንፍሩ ጀሚያ በቡድንም ሆናችሁ ለዲን መስዋዕትነት ወኢነ ሚንኩም ለመን ለዩበጢአን እንደዚህ አይነት ገጠመኞች ሲመጡ አንዳንድ ሙናፊቆች ከበስተጀርባ ዘራፍ እንዳሉ እኮ አይሆኑም። ትንሽ አፈግፋጊዎችም አሉ እኮ። ሁሉም ሙስሊም ነኝ ስለሆነ ጣይ ምሳሌ ያ ሙሐመድ አለ አላህ ሱብሓነሁ ወተዓላ ፈኢን አሳበትኩም ሙሲባ ለዲን ብላችሁ በምታደርጉት መንቀሳቀስ ትክክለኛ original የሆነ ዲንን እናጠፋለን የሚል ትክክለኛ በዘመናችን ያለ አይነት ፖለቲካ ተላብሶ የሚመጣው አይነት አይደለም። ዘመኑ ብዙ አይነት ነገሮችን ያቀፈ ነው። መሳኪን ለመጨፍለቅ እና ለማስጨፍለቅ የሚሰራ ብዙ አይነት ክሊፕ አለ። ዲን እስላም በሙናፊቆች ሂደት እንዲህ አይነቱን ቅንብር አያስተናግድም። ግን እውነተኛ አፍጣጮች መጡ። መክሉቅ ነህ የፈለግከውን አምነህ መኖር ትችላል። አይደለም አንተ ሌላው የእውነት አጠፋለሁ ብሎ መጣ፣ ዲንህን ደመስሳለሁ ብሎ ያኔ ትጋፈጣለህ። ግን መስሎ ዘራፍ የሚሉም ደግሞ አንዳንዶች አሉ አስመሳዮች። وإن منكم لمن ليبطئن ያፈገፍጋሉ። የዛን ጊዜው ሽታሞቹ فإن أصابتكم مصيبة አጋጣሚ አደጋ ቢከሰት ቃላ ቀድ አንዓመ አላሁ አለይ ኢዝ ለም አኩን ማዕሁም ሸሂዳ አላህ እድለኛ አድርጎኝ ውስጤ ንጹህ ስለሆነ ከእንደዚህ አይነቶች ጋር ተሳትፌ አደጋ እንዳይፈጠርብኝ ጠበቀኝ እኮ ይላሉ አለ ሙናፊቆች። ወሌን አሳበኩም ፈድሉ ሚን የበላይነት ማሸነፍ ኒዕማ ገኒማ። እንደዚህ አይነት እድል በሚጋጥማችሁ ጊዜ ደግሞ ለየቁለና ምን ይላሉ? ከአለምተኩም በይነኩም ወበይነሁ መወዳ፣ ምንም የማትግባቡ ምን ማለት ትውውቅ እንደሌላችሁ አይነት ነገር ሆኖ እነዚህ ሙናፊቆች ያ ለይተኒ ኩንቱ ማአሁም ፈአፉዘ ፈውዘን ዐዚም ከነዚህ አይነቶች ጋር ሆኜ እንደዚህ አይነት መልካምና ጥሩ እድል የሚጎናጸፍ በሆንኩኝ ይላሉ። ሙናፊቅነት እንዳሸሻቸው እንዲያፈነግጥ እንዲያፈነግጡ እንዳደረጋቸው ደብቀውት فليقاتل في سبيل الله الذين يشرون الحياة الدنيا بالآخرة ግን እውነተኛ ለሆነ ለዲን እስላም እንቅስቃሴ የሚያደርጉ ሰዎች የሚጣፍጥ የዱንያ ሀያት ብዙ አለ ከአኼራው አይበልጥብኝም ብለው ወመን ዩቃትል ፊ ሰቢልላህ የእውነት ለዲን ብቻ ብሎ ጂሃድ በብዙ መልኩ እኮ ይፈሰራል። መዓት ዘርፍ አለው ለተፍሲሩ ለትርጉሙ። ይሄ እኮ ከጂሃድ አንዱ ነው። መሀይምነትን መዋጋት፣ ጃህልን ማጥፋት፣ አሊሞች የሚያደርጉት እንቅስቃሴ በራሱ ከጃል ጋር አንድ ጂሃድ ነው። ከእውቀት የበለጠ መሳሪያ የለምና ትክክለኛው ጂሃድ እንደተጠበቀ ሆኖ እያለ ማለት ነው። ስለዚህ የጊዜ እጥረት እንጂ ጂሃድ ዘርፉ ብዙ ነው። ፈሊዩቃትል ፊ ሰቢልላህ አለዚነ የሽሩነ አልሐያተ ዱንያ ወመን ዩቃትል ፊ ሰቢልላህ ፈዩቅተል አው የግልል ማሸነፍ ብቻ አይደለም እኮ ለዲንና ለአላህ سبحانه وتعالى ለሚዋደቁ ሰዎች ቃል የተገባላቸው አላህ ጋር ማሸነፍ ብቻ አይደለም፣ መሸነፍም ሊኖር ይችላል። ግን በየትኛውም መልኩ ፈሰውፈ ኑእቲሂ አጅራን ዐዚማ አላህ ጋር ከበድ ያለ አጅር ትልቅ ሚንዳ ይጠብቃቸዋል ይላል አላሁ ስብሓነሁ ወተዓላ።